السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين إخوتي وأخواتي في الله بعد السلام ندرس أو نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع رقم الحديث 685 685ኛው ሐዲስ ላይ እንነሳለን እንቀራለን ማለት ነው من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن أنس رضي الله تعالى عنه قال نهى رسول الله صلى الله عليه وسلم عن المحاقلة والمخابرة والملامسة والمنابذة والمزابنة والمزانبة رواه البخاري طيب <clears throat> በዚህ በአሁኑ ሐዲስ ሐዲሱ አነስ ከአነስ በተዘገበው ሐዲስ አምስት ነገሮች ግብይት ላይ ክልክል እንደሆኑ እንደማይገልጸው وعن انس رضي الله عنه قال نهى رسول الله صلى الله عليه وسلم عن المحاقله والمخاضره والملامسه والمز... والمنابذه والمزابنه رواه البخاري مخاضره ملا آه، محاكله ሙላመሳ ሙናበዳና ሙዛበና ይሄ እንዳይምታታባችሁ ሙናበዳና ሙዛበና ቃላቱ ይመሳሰላል ግን የኛው ሙና ነው ምን ደግሞ ሙዛ ልዩነቱ እዛ ላይ ነው እንደገና ሙዛ ሙዛ ብለን በነቲ ነው የምንለው እዚህኛው ላይ ደግሞ ሙና ብለን በዛቲ ትንሽ ላይ ያሉ ዙሮ ዙሮ ነብዩ ሰለላሁ ዐለይሂ ወሰለም የሚከተሉትን የግብይት አይነት ከልክለዋል ነው አንደኛው ሙሐቀላህ የሚባል ነው ሁለተኛው ሙኻደራ የሚባል ነው ያው ሙኻደራ አረንጓዴማነት እንደማለት ነው ጥሬ ቃሉ ነገ ግን በይዑል ህቡብ ወሲማር ቀብለ ቡዱው ሰላሂሃ ማለት ነው አትክልቶችን መሸጥ ፍሬዎችን በደንብ ሳይበስሉ ገና ጮርቃዎችን ማለት ነው ሙላመሳ ማለት ሙላመሳ አንድ ሰው ብድግ ብሎ ልብሱን የሚሸጠው ልብስ ከነካሁት ግብይቱ ጸደቀ ይላል ያ በእጁ ከነካን ልብስ ግብይቱ ጸድቋል ቀዳዳ ይኑረው መጥፎ ይኑረው ምን ይሁን خلاص በእጁ ከነካ ጸደቀ ግብይቱ ይባላል ይሄም ትክክል አይደለም ምክንያቱም አይቶ አገላብጦ ከሆነው ይገዛል እንጂ ገና እጅ ስላረፈበት ብቻ ከነካው ሽያጭ ይጸድቃል ማለት ሰውን ያለ ፍላጎቱ ማስገደድም ሊያመጣ ይችላል እንደገና ማጭበርበርም ሊያስከትል ስለሚችል ተከለከለ ሙናበዳም ተመሳሳይ ነው ሙናበዳ መወራወር እንደማለት ነው የሆነ ተጠርወሩ እዛ ቦታ ላይ ካሳረፈበት ግብይቱ ጸደቀ ይላሉ ቢአን ينبذ كل واحد منهما ثوبه للاخر አንዱ ወደዛ ያኛው ወደዚህ ይወረውራል ቢዱን ነበር ልብሱ ምን ምን ምን ሳያይ ባይ ነው መወራወር ብቻ ግብይቱን ያጸድቀዋል ይላሉ ይሄ አንድ ወይም ደግሞ ይሄን ልብስ ወደ አንተ ከወረወርኩት በዚህ ያክሸጥኩልህ ማለት ነው ይለዋል እሺ ይላል ይወረወርለታ خلاص ይሄ ግብይት ይባላል ይሄም አይሆንም ነው ሌላው ሙሐቀላና መጀመሪያ ያልተረጎምኩት እዚህኛው ስለሚመሳሰል ነው ሙሐቀላና ሙዛበና ሙሐቀላና ሙዛበና የሚለው ተመሳሳይ ናቸው لدينا في هذين الحديثين سبع صور እንደም ሰባት የሆነ ዝጋት ያያለን ያለው من صور المعاملات الجاهليه በጃሂልያ ከነበሩት የግብይት አይነቶች ሙሐቀራ ሙኻበራ ሙዛበና ሙኻደራ አራት ሙላመሳ ሙናበዛ ስድስት ወሱንያ ደሞ አለ እዛ አልመጣም እንጂ ኢላ አንቱ ዑለማ የሚል አለ ይሄን እኚህ ፍየሎች ይጨልሃለሁ ሁለት ፍየሎች ሲቀሩ አለ እነቱ አልተጠቀሱም አይቻልም ይሄም ሙሐቀላ ምን ማለት ነው ካላችሁ በይዑል ሐቢ بعد اشتدادي في سنبله ዳጉሳን በሉት ጤፍን በሉት ማሚ በቀሎም በሉት ማሽላ የበሰለው እህል ገና ሳይወቃ መሸጥ በምንኛው በተመሳሳዩ በቆሎም በበቆሎ ጎተራ ወይም ደግሞ ኬሻ ወይም ደግሞ ማዳበሪያ ውስጥ ኩንታል ውስጥ የገባው እህል ገና ባልታወቀው በክምሩ ሊሆን ይችላል ሽጭልሃለሁ ማለት ይሄ ሙሐቀላ ይባላል ሌላ ሙኻበራህ ብሎ የሚመጣም አለ ሙኻ ሄል ሙኻበረቱ ይላል ነው አልጃሂልየቱ ሙሐረማ فهم ይሄ መሬት ማከራየት እንደማለት ነው ኪራኡል አርዲ ኪራአን ጃሂልያ የጃሂልያ ሆነ ማከራየት ነበረ በዚህ በኩል ያለውን መሬት ላንተ በዚህ በኩል ያለው ለኔ ልናደርግ መሬቱን የክራይ ሰጥቻለሁ ይለዋል ያ ገበሬ ሲደክም ከርሞ በጥሩ ቦታ ያለውን ባለቤት የኔ ነው ብሏል ባለቤት ይወስዳል በመጥፎ ቦታ ያለውን ማያበቅል እህሉ ማያምርበት የሆነውን ላንተ ብሎታል አርሶ ወቅቶ ለባለቤት ያስረክባል ገበሬ እንግዲህ ይወርቃል ማለት ነው አራሹ ዲካም ብቻ ይሆናል ይሄ ተከለከለ የወጣውን ይሄን ያክል ነው የሚባለው እንጂ ከሁሉም መሬት የወጣውን ነው የሚባለው እንጂ በዚህ በኩል ያለው ለኔ ሊሆን በዚህ በኩል ያለ ላንተ ሊሆን የሚባል ነገር መሬቱ አንድ አይነት ሊሆን አይችልም ውሃ አመጣጡ ከላይ በቦይ ከሆነ የሚመጣው እኩል ሊሆን አይችልም ደጋና በረሃ ሊሆን ይችላል ወንዛማና ከወንዝ የራቀ ሊሆን ይችላል ይሄ አይቻልም ነው ሙዛበና የሚለው ያው እሸቱን እንደመሸጥ ማለት ነው በሌላ ቦታ አራያ የሚለው ማለት ነው አራያ የሚባለው ለሸት ዛፉ ላይ እሸቱን መሸጥ በምኑ በደረቁ እኔ ደረቅ ተምር ነው ያለ ለምሳሌ እሸት ፈለኩኝ የለኝም ዛፍ ከየት አገኘነው በብር እንዳልገዛ ብር የለኝም ያለ ደረቅ ተምር ነው ስለዚህ ቀይሬ ባከኔ እሸት ስለፈለኩኝ ደረቅ ልስጥህ አንተ እርጥቡን ስጠኝ ብሎ መገበያየት ማለት ነው ከዚህ አሁን ክልክል ነው ያለነው ሙዛበና ነገር ግን ለሸት ያከል ከሆነ ይቻላል ከሸትነት በላይ ለሆነው ግን አይቻልም ነው ግልጽ ነው ይመስለኛል አሁን ቀጥሉ وعن طاويس عن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا تلقوا لا تلقوا الركبان ولا يبيع حاضر لبعد قلت لابن عباس رضي الله عنه قال عنهما ما قوله رسول, رسول الله صلى الله عليه وسلم لا يبيع حاضر لبعد قال لا يكون له سمران متفق واللفظ للبخاري وعن طاوس عن ابن عباس رضي الله عنهما أنه قال قال رسول الله صلى الله عليه وسلم لا تلقوا الركبان ولا يدع حاضر لباد قلت لابن عباس ما قوله صلى الله عليه وسلم ولا يبيع حاضر لباد قال لا يكون له سمسارا متفق عليه واللفظ للبخاري ከጧውስ ተዘገበ ጧውስ ከብኑ አባስ ይዞ የሁሉንም ስራ አላህ ወድላቸውና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አሉ ዋላ ላ ተለቀው ሩክባነ የነጋዴ ስብስቦችን ወይም ማስመጭዎችን አትገናኙአቸው በመንገድ ሄዳችሁ አትቀበሏቸው እዛው የሚሸጡበት ከተማ ያምጡት ማለት ነው ከጅቡቲ አዲስ አበባ ሳይገባ ገና ጅቡቲ ሄዳችሁ አትቀበሉ መንገድ ላይ ማለት ነው ከየትኛው ማቅጣጫ ይምጣ በሱዳን ይሁን ወደሚሸጥበት ቦታ ከመምጣቱ በፊት ቀድሞ ከከተማ ወጥተው መንገድ ይቀበል ነው ያው ድሮ እንደምታውቁት በአውሮፕላን በምን አይለም የሚመጣው በግመል ስለሆነ ዛህሮ መንገድ ላይ ንግዛቸው ይሏቸዋል ምክንያቱም ነጋዴው መጥቶ ከተማው ከደረሰ እቃ መወደዱን መርከሱን ያውቃል ያ እንዳይሆንባቸው ሄዶ መንገድ ይቀበሏቸዋል እነሱ ከዛ መጥቶ ከመንገድ ተቀብለው ሊቸበችቡ ማለት ነው ይህን ነብዩ አለይሂ ሰላቱ ከለከሉ ምክንያቱም መንገድ የተቀበሉ ሰውዬ ኋላ ከተማው ሲገባ እሱ በርካ ሽጧል ተወዱ ያገኘው መንገድ መተጉ ሰሩኝ እያለ ሲባሸቅና ሲጣላ ነው የሚቀጥለው ይጣላሉ መሐከላቸው መሐባ ይጠፋል ስለዚህ አይሆንም አሉ አስመጮችን መንገድ ሄዳችሁ አትቀበሉ የማትረከቡ አሉ ولا يبع حاضر لباد። حاضر ማለት ከተሜው ሰው ማለት ነው ولا يبع አይሽጥ حاضر ከተሜው لباد ለገጠሬው ማለት ነው ጥሬ ቃሉ ትንሽ ከብዳል ምን ማለት ነው ለየገጠሬው እህል ይዞ መጣው ገጠሬው ነው ያመጣውን እህል ከተሜው ሰውዬ ሻጭ ሆኖ መገኘት የለበትም ራሱ ገበሬው ይሽጥ ማለት ነው ገበሬው ከሸጠ ያው ብዙ አያስወድድም እንደ ነገር ሽጦ ይሄዳል የከተማው ሰው ይጠቀማል ነጋዴው ከተቀበለውና ከተማው ከተቀበለውና ከሸጠው ይሄ ሰለጠንኩ ያለ ሰው አስቸጋሪ ነው ስለዚህ የቸበቸበ ቀስ አድርጎ እየቀነሰ ቸርቻሮን ያበዛውና የከተማውን ሰው ይጎዳዋል ማለት ነው ይሄ እንዳይሆን ነው እና ይሄ ጥቅል አነጋገር ስለሆነ ፍሬ ሐሳቡ በደንብ ግልጽ ስላልሆነ ቁልቱ ለብኑ አባስ ይላል ጣውስ ለብኑ አባስ አልኳቸው ሐዲስን ሲያወሩኝ ማቀውሉሁ ሰለላሁ ዐለይሂ ወሰለም የነብያችን አባባላቸው ምን ማለት ነው አልገባኝም ምን የሚለው ወላ የቢ ሐዲሩ ሊባድን የሚለው አነጋገራቸው ምን ማለታቸው ነው ብዬ ማብራሪያ ጠየኩት ነው የሚለው ወላይቢ አይሽጥ ሐዲሩን ከተሜው ሊባዲ ለገጠሬው ማለታቸው ምን ማለት ነው ዘይቱንም ምንም ሸቀጣ ሸቀጥ ለገበሬ አይሽጡ ማለት ነው ወይስ ምንድነው ሲለው አይደለም قال لا قال لا يكون له سمسار ማለት ነው ገበሬው ላመጣው ሸቀጥ ደላላ ሆኖ አይሽጥ ማለት እዚህ ጋር ሲምሳረ ማለት ያው ጥርቃው ደላላ ማለት ነው ግን ደላላ ማለት ምንድነው የመሸጥን ኃላፊነት አይቀበል ማለት የተፈለገው ሻጩ ራሱ ገበሬው ይሁን ነው ተረክቦ የሚሸጥ ከሆነ ያስወድደዋልና የከተማው ሰው ይጎዳል ሩክባን ማለት ጋላቢዎች ማለት ጥርቃሉ ጋላቢዎች ጀማዎች ማለት ነው አስሐቡል ኢብል في السفر ለግመል ጋራቢዎች ብቻ የሚሰጥ ትርጓሜ ነበር ያው ሩክባን የሚለው ከዛ እየሰፋ መጣና አውቶቡስ ለሚጋልቡ ሰዎችም ሩክባን የሚሏቸው አሁን ራኪብ ሩክባን ይሏቸዋል ከም ራኪብ ይላል ስንት ሰው ጭነሃል ማለት ከም ሩካብ ይላል ስለዚህ አዝሮ ዝሮ የሚጫኑት ሰዎች ስንት ናቸው ጋልበው የመጡ ሰዎች በውስጥ ምን ስንት ናቸው እንደማለት ነው حاضر ማለት حضر መካን ያህድሩ ሁዱራን ተማሪው ሲገኝ ሀደረ ፉላን ይባላል በማና ሸህር ተገንቷል ተሳትፏል ማለት ነው ሀድር ማለት ከተማ የሚኖር ሰው ሀድር ይባላል باد የሚለው ደግሞ ገጠሬ ማለት ነው بدا يبدو بدوا سكن البادية ማለት ነው ገጠር ኗሪ ማለት ነው فالبادي هو المقيم في البادية اي الصحراء ያው ምድረ በዳ በሆነ ቦታ የሚኖሩ ዘላኖች እንደምንለው ማለት ነው እና سمسارا ይሁን የሚለው አባባል ማሁን ሁለት ትርጉም የሚሰጠን አላያል ደላላ ይሁን አሲምሳሩ ሆል ሙቂሙ ቢልአምሪ አለ ሆል ቀይሙ ቢልአምሪ ማለት ነው ለአንድ ነገር ቋሚ ሐላፊ ሆኖ የሚሸጥ ማለት ነው ወል ሐፊዱ ለሁ የመጀመሪያ ትርጉሙ ወኪል እንደማለት ነበረ سمسار ማለት ወኪል ለአንድ ነገር ቋሚ ሆኖ ሻጭ ማለት ነው ከዛ በኋላ ግን ለሰው እያለ የሚሸጥ ለሰውም የሚገዛ سمسار የሚወጥ ጓም ተሰጠው እንደው ማገናኝታ ሆነ አሁንማ ደላላ ማለት አገናኝታ ነው ሻጭና ገዥን ካገናኘ سمسار ይባላል አስሉ ጥሬ ቃሉ ግን ወኪል ማለት ነበረ ተወክሎ የሚሸጥ አንድ ነገር ማለት ነው እና ድለላ ይበቃም እንዳይመስላችሁ አሁን ይሄ ድለላ አይደለም ወኪል ሆኖ መሸጥ ነው እንጂ ያው እህሉን እየጨቆነ ስለሚሸጠው እንጂ አገናኝታ ከሆነ ሻጭን አምጥቶ ገዥን ፈልጎ አገናኘ በጉልበቱ ብር ቢቀበል ችግር የለውም ባይሆን ያው የሚሸጥ የሚለወጠው ነገር ሐላል መሆን አለበት ግብይቱ በሐላል መሆን አለበት ዲለላ እየተባለ ዝም ብሎ ከመጠን በላይ የሆነ ማጭበርበር ነገር ማሸጥ የማይፈቀደው ነገር ማሻሻት ያ አይደለም ሐላል ነገር አሻሽጦ በሐላል ነገር አሻሽጦ አገራይቶ መቀበል ይችላል ነው የምንለው ቀጥሉ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا تلقوا الجلب فمن تلقي فاشتري منه فإذا أتى سيد سيده السوق فهو بالخيار رواه مسلم طيب وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا تلقوا الجلب فمن تلقي فاشتري منه فإذا أتى سيده السوق فهو بالخيار በደንብ ስሙት ይሄን ሐዲስ ያለፈው መንገድ ሄዳችሁ አትቀበሉ አትግዟቸው አይሆንም ብለው ነበር ሄደው ተቀብለው ቢገዟቸውስ ውጤቱ ምን ይሆናል ሊነግረን ነው وعن ابي هريره ከሳቸው ተዘገበ ምን አሉ ቃል ቃል ረሱላህ የአላህ መልእክተኛ የሚቀጥለው ተናግረዋል አሉ ላ ተለቀውል ጀለበ አስመጪዎችን ከውጭ አስገቢዎችን አትገናኛቸው አትቀበሏቸው መንገድ ላይ ሄዳችሁ ከከተማ ወጣችሁ ፈመን ተለቀ ፈሽቱሩ منه የከተማው ሰው ወጣና መንገድ ላይ አስመጪዎችን እዛው መንገድ ላይ ገዛቸው ፈመን ተለቀ የተገናኟቸው ማለት ነው ፈሽቱሩ የተገዛው منه ከሱ ቃሸቀ የተገዛ ሰው ከተማው ከገባ በኋላ فاذا اتى سيده السوق قال የዛ የተሸጠው ሸቀጥ ባለቤት ከውጭ አመጣው የከተማው በሚገባ ሰዓት فهو بالخيار በምርጫ ላይ ነው ምርጫ አለው ምርጫው ምን የሚል ነው ምርጫው ግብይቱ በዛው በተሻሻጡበት የማጽደቅ ወይም የማፍረስ ማለት ነው ግልጽ ነው መንገድ ሄዶ ሰው ገዛው ሸጠ ለተሻጭም ገበያው መስሎት ከተማው ሲገባ ገበያው ተቀጣጥሏል ተወዷል ያሸቀጥ እጥፍ ድርብ ጨምሯል ስለዚህ ከመጣ በኋላ አይ መንገድ መታችሁ ገዛችሁ ሊሸውዱ ይፈልጋችሁ ነው በከተማው ዋጋ ቢሆን ይገዛችሁ ችግር የለውም አሁን ላይ ግን ምርጫው አለኝ ይላል ማለት ነው ምንድነው ምርጫው ዋጋ ያዋጣኝ ካለ በዛው መተው አይ ባፈርስ ያዋጣኝ ካለ የማፍረስ እድል አለው ነው رواه مسلم امام مسلم ዘግበውታል ሐዲሱን صحيح ነው ምን خلاف የለውም ነው አልጀለቡ ጀለብ ማለት መስደሩ መጅሉብ ያው ላተልቀል ጀለበማት የመጣውን ከውጭ የሚገባውን ሸቀጥ አትረከቡት አትቀበሉት እንደማለት ነው ቢማነ መጅዱብ ነው ያለ ነው ከውጭ የገባን ግን ማለት ነው ሰይ ማዝገ ወይዳታ ሰይዱሁ ማለት صاحبሁ ማለት ባለቤቱ በሚመጣ ጊዜ አሱቀ ማት ገበያው ወታ ሲደርስ ምርጫ አለው አልኺያር ማት ይختارው احد الخيارين ከሁለ ምርጫ አንዱ ይሰድ ነው አንድም የነበረው የተሻሻጡን ግብይት ማጽደቅ አንድም ማፍረስ ምርጫ አለው مذهب جمهور العلماء تحريم تلقيهم من غير መቀበል حرام መሆኑን ነው ከነሱ መግዛትም ከልከል መሆኑን ነው እነሱ እንደፈለጉ በፈለጉት ዋጋ ይሽጡ መተው ነው እዛው ገበያው ገብተው የተከለከለበት ምክንያቱ ሁለት ነው አንደኛ غبن القادمين بشراء سلعه منهم باقل من قيمتها في السوق ገበያው ከሚሸጠው ዋጋ ዝቅ ባለ ዋጋ እና በጣም በሚያስጠላ ገበያ ሄደው መንገድ ላይ ይገዛቸዋልና ነው ሁለተኛው የከተማው ተጠቃሚ ነጋዴዎች እየሄዱ መንገድ የሚቀበሉ ከሆነ የከተማው ተጠቃሚ ደግሞ ይቸገራል እነዛ መተወጡ ዋጋ ሽጠቱማ እነዚህ መንገድ ሄደው የሚቀበሉት ይቸበችቡታል ስለዚህ لا يبي حاضر لباد دعوا الناس يرزق الله بعضهم من بعض من الحديث አለ ከተኛው ሰው ለገጠሩ ሻጭ ወኪል መሆን የለበትም ሰዎችን ተዋቸው አንዱን በአንዱ ይጥቀመው አላህ ይጥቀማቸው አንዱን ብልጥ አንዱን ሞኝ አድርጎልን ነው እንጂ ሁሉም ብልጥ ቢሆን አንኗኗርም ነበር አንዱን ቸር አንዱን ስስታም አንዱ ምን አንዱ ምን የተለያየ ነገር ባህሪ ነው የሰጠን ይሄ ባህሪ እንድንኗኗር አስችሎናል ማለት ነው ሁሉም ሞኝ ቢሆንም ችግር ነው ሁሉም ብልጥ ከሆነም ችግር ነው ሁሉም ሀብታም ከሆነ ችግር ነው ሁሉም ገበሬ ከሆነ ችግር ነው ሁሉም ከተሜ ከሆነ ችግር ነው አላህ Subhanahu Wa Ta'ala ምን ህክመት ነው እንደዚህ ያለ ያየን ደግነቱ ቤታችን ላይ የብቻ ነው አሩ አንዱ እንጀራ እንፈልገው ይላል አንዱ መኮረን እንፈልገው ይላል አንዱ ሹርባ ነው ይላል አንድ ላይ ኑሮ ብንባል እንኳን ነው አሩ ግን ሁሉም በየቤቱ የሚመቸው ሰርቶ ሊበራ አድርጎታል አንድ አንድ ቤተሰብ እኮ አንድ ላይ መብራት እያስቸገረ ነው አሁን ምክንያቱም የጤናው ጉዳይ የምንገበዝ ነገር አለ አላ ይሐል ይሄን ይመስላል ትርጓሜው ግልጽ ነው ወደ ፍቀጥሉ وعنه قال نهى رسول الله صلى الله عليه وسلم أن يبيع حاضر لواد ولا تناجسوا ولا يبيع الرجل على بيع أخيه ولا يخطب على خطبة أخيه ولا تسأل ال ولا تسأل المرأة طلاق أختها لتكفأ ما في إنائها متفق عليه ولمسلم لا يصوم المسلم على صوم أخيه وعن أبي هريرة رضي الله عنه قال نهى رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا كلكلوال أن يبيع حاضر لباد ከተሜው ሰው ለገጠሬው መሸጥ ያወራርቻለሁ ግልጽ ነው ወላ ተናጀሹ አንዱ አንዱን አያስበላ አያስቦጭቀው አያስወድድበት ሲገዛ እኔ ልግዛው እያለ ሲሸጥ እኔ ልሽጥልህ እያለ ማስበላ ሰውየው ማለት ነው ወላ يبيع الرجل ولا يبيع الرجل ولا يبيع الرجل ያስከዳል ሰውዬ መሸጥ የለበትም على بيع اخيه በወንድሙ ሽያጭ ላይ እኔ ልሸጥለት የሆነ ልብስ የተነጋገርኩኝ ና የኔን ግዛ ብሎ መሳብ የለም ነው በእኔ ላይ ሸጠብኝ ይባላል በእኔ ላይ ሸጠብኝ የአዲስ አበባ መርካቶ የምታውቁት እንደሆነ አንድ ሱቅ ስንገባ ናዝህ ናዝህ ናዝህ ይጣሉበት አንድ ታክሲ ይህ አይቻልም ነው ሀታ ታክሲ ለመጫን ሰውየው ፈለገው ይግባ እንጂ ናኔጋ ናኔጋ ያው ሽያጭ እኮ ነው አላህ ልንፈራ ይገባል ወላ يخطب على خطبه اخيه ወንድሙ እከሊትን ሊያጭ ገብቷል ከተባለ የዲን ወንድሙ ማለት እናቱ ልጅ ማለት አይደለም ያማ መቼም ማንም አደረገው ሙስሊም የሆነ ወንድማችን እከሊትን ሊያጭ ገብቷል ጥያቄ ጀምሯል ከተባለ እስከሚጨርስ ወይም እስከሚያሰናብቱት መጠበቅ ነው ያለበት እያወቀ አይግባ ነው ያላወቀ ሰው ጠይቅ ችግር የለው ወላ يخطب አይጭ ማጨት የለበትም አላ ኺጥበቲ አኺ በወንድሙ ማጨት ላይ ማለት ነው ኺጥባ ከሆነ ለማጨት ነው ኹጥባ ከሆነ ያው ጁማ ጁማ ኹጥባ ነው ምን ኸጣባ ነው ወላ ተስአሉ ወላ ተስአሊል መርአቱ ሴት መጠየቅ የለባትም ጦሪሃ የህቷን መፈታት ፋጡማ ላገባሽ ፈልጋለሁ ብሏን ሰው አናገራት የያስካት ሚስት ፍታና አለች የያስካትን ፍታና ሻግባኝ አይባልም ክልክል ነው የጓደኛዋን የእህቷን መፈታት መጠየቅ የለባትም ከተስማማት መግባት ካልተስማማት መውጣት አልፈልግም ብቻ ነው እንጂ እሷን ፍታና የሚባል ነገር የለም ነገም ደግሞ ሌላዋን ስጠይቃት እሷን ፍታና ይልሻል አንቺንም ማለት ነው ዝሮ ትባያለሽ ይሄን የሚያደርጉ ለምንድን ነው ሴቶች እሷን ምን ፈልገው ነው ቅናት ብቻ አይደለም ሌላ ትርጉም አለው ሰውየው ሁለት ሴት የሚያገባ ከሆነ ያው ያለውን ነገር ሁሉ ያከፍራል አይደል ብቻዋን ከሆነች ግን የዛችን ፈንታም ወደ ሷ ጠቅላ መውሰድ ማለት ነው ስለዚህ ሊተክፋአ ኢናኢሃ እዛችኛይቱ ቃል እዛችኛይቱ ቃላይ ማለት ያው ለሷ የሚሰጣትን ድርሻ ለማለት ነው ያው አንድ የሚሰጠን ነገር እህልም ሆነ ምንም ሆነ እናስቀምጥበት ቃል አይደል እዛችኛይቱ ቃ ላይ የሚዘረገፈውን የሚመጣውን ነገር ወደ እሷ ለማዘንበልና ወደ እሷ ለማጠቃለል ፈልጋ መጠየቅ የለባትም እህቷ መፈታት متفقون عليه ቡኻሪና ሙስሊም ወለሙስሊሚን እንደ ሙስሊም ዘገባ ግን لا يصوم المسلم على صوم المسلم ይላል አንድ ሙስሊም በሌላው ሙስሊም ማስማማት ላይ ጫረታ መግባት የለበትም ጫረታ የሚባል ራስ ቻለ ግብይት አለ ያ ይቻላል አሁን ግን እኔ የሚሸጥ ግን የሚሸጥ ማጫረት ማለት ይሄ ነው የተከለከለው እኔ ልገዛስም እሱማ ይሄን ያገዛው ለካሪሙ ያ ተናጅሽ ይባላል ማስበላት ሲሸጥ የሚሸጥ ቢከሆነ በኔ ላይ ያጫራቶ ሸጠብኝ ይባላል ይሄ ክልክል ነው ላይሱሙ አያስማማ አልሙስሊም አንድ ሙስሊም አላ ሙስሊም በሌላ ሙስሊም መስማማት ላይ ማለት ነው ሌላው ሊገዛ እየተደራደረ ባለበት እየተደራደረ ባለበት ሁኔታ ላይ እኔ ና ልሽጥልህ ብሎ መስማማት የለበትም ወይም ልግዛው መስማማት የለበትም طيب لا يبيع الرجل على بيع اخيه የሚለውን አንድ ሰው አንድ ዕቃ በ10 ብር ገዛው በ10 ብር ወይም በመቶ ብር ልበላችሁ ሌላ ቦታ ሲሄድ እዛው አጠገብ ና ና ና እኔ በዘጠኝ ብር ሸልሃለሁ ወይም በዘጠና ብር ሸልሃለሁ አለው ቀንሶ ወይም ደግሞ የተሻለ ዋጋ ሰጣርና ተው ዝም ብለህ አለው ምንድነው የምፈልገው ያ ግብይት እንዳይጸድቅ ነው ያ ግብይት እንዳይጸድቅ ብቻ ነው ፍላጎቱ ወደሱ ከመጣ በኋላ ምን ያው የሚስማሙ ይፈልሃል አይቻልም ይሄ የወንድሙን ግብይት ያበራሽ ወደሱ ማምጣት ራስ ወዳድነት ነው ነው ስንገዛም እንደዛው ዘጠኝ የገዛውን ሰው ናን ያሰበ ገዛል ይለዋል ሰውየው በዘጠኝ ተስማምቶ ይገዛ ነው እኔ እሱ እሱ ሰው ከተወው 10 ገዛሃል ይላል አውቆ እረቺ ገበያ ተወደረች ማለት ነው ይልና በቃ 10 አምጣው ይላል ዘጠኝ ሲያቅማማ የነበረው ሰውዬ ተበላ ማለት ነው አንድ ሰው ለወንድሙ ለአንድ ሰው እየሸጠ እያለ ሌላው መቶ በላው ላይ ከገዛ ያ ግብይት ይጸድቃል አይጸድቅም ብዙዎቹ አይጸድቅም የሚሉ አሉ ፋስር ነው ግብይቱን አይቻልም የሚሉ አሉ ሌሎቹ ደግሞ አይ ግብይቱ ይጸድቃል ነገር ግን حرام ሰራ ነው የምንለው حرام ሰራ ክልክልን ተዳፈረ ነው የምንለው እንጂ ያው ሶስት እንደመፍታት ማለት ነው ያው መውደቁ አይቀርም ግብይቱ መሆኑ አይቀርም ነገር ግን ከልክል ሰራ እንላለን ነው ጫራታ የሚባል ደግሞ አንድ አለ ሐላል የሆነ እሱ ምንድነው ይሄን ጀዋሌን ጥሩ ዋጋ ላመጣ ሰው እሸጣለሁ አልኩኝ ጥሩ ዋጋ ላመጣ አንተ ስትገዛዋለህ 100 ብር ያኛው ደግሞ አንተ ስትገዛኛለህ 120 ብር አንተኛውሳ 150 ያለ ዘለቀ የመጨረሻው ሰው የሚያዋጣው ሲሆንና 200 ሸኩለት ይሄ ይቻላል ለምን መጀመሪያም ገበያውን ያቀረብኩት በጫረታ ነው ነገር ግን ጫረታ ጫረታ የሚባል ነገር የለም እዚህ ሆነ ሰው ቀርቧል ሊገዛኝ እሱ ጋር ሲደራደር አንዱ መቶ ይግዛህ በራው ላይ ይሄ ክልክል የሆነው ጨረታ ሲሆን ነው ደግሞ طيب ቀጥሉ وعن أبي أيوب الأنس أيوب الأنساري رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول من فرق بين والدة بين والدة والدة وولدها فرق الله بينه وبين أحبته يوم القيامة رواه أحمد وصححه الترمذي وصححه الترمذي والحاكم لكن في إسناد مقال وله شاهد وعن أبي أيوب الأنصاري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من فرق بين والدة وولدها فرق الله بينه وبين أحبته يوم القيامة رواه أحمد وصححه الترمذي والحاكم ولكن في إسناده مقال وله شاهد አቡ አዩብ አልአንሳሪ ታዋቂው ሱሐቢ ነብዩ አለይሂ ሰላቱ ወሰለም መዲና ሲገቡ ቤቱን ሰጥቶ ለጊዜው ማረፊያ ያገለገለ ሱሐቢ ነው ምን አለ ቃል ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول يا الله መልእክተኛ ሲናገሩ ሰማሁ ይለናል አቡ አዩብ አልአንሳሪ من فرق የበተነ የለያየ ማለት ነው በይነ ዋሊደትን በእናትና ወወለዲሃ በልጇ መካከል ባሪያ ሆነ ሴት ልጅ ይኖራታል ሁለቱን ለይቶ የሚሸጥ ሰው አለ ያው ግልገልና እናቷን ላይቶ እንደሚሸጥ ፍየል ማለት ነው የምትጠባውን ፍየል ለብቻ ይሸጥና አብሮ የሚሸጡ ከተሸጠ እንዲሁ ሰውም እናትና ልጅ አለች ለይቶ መሸጥ ጥሩ አይደለም አንድ ላይ ነው መሸጥ ያለበት ከሸጠ ነው መንፈረቀ የለያየ በይነ ዋሊደትን በወላጅ በእናትና ወወለዲሃ በልጇ መካከል ላይቶ የሸጠ ሰው ባሪያን فرق الله بينه وبين احبته يوم القيامه يا الله የቂያም ቀን በሱና በወዳጁ መካከል አላህ ይበታተነዋል ከምትወደው ሰው ከምትወደው ወንድምህ ከምትወጂው እህትሽ ይለያይሃል ይለያይሻል ያው ነው ስለዚህ አትለያዩ አንድ ላይ ሽጧቸው እዝነት ይኖራችሁ በተቀሉ የሚያሳዝን ነገር ላሳዝን ይገባል رواه احمد وصححه الترمذي امام احمد ዘግቦታል ትርሚዚ ጥሩ ብለውታል ሐኪምም እንደዚሁ ነገር ግን ሰነዱ ላይ ወላኪን ነገር ግን ማለት في سند في اسناده ዘጋቢዎቹ መካከል ላይ መቃሉን የሆነ ችግር አለበት ከሌኩ ጥሩ አይደለም የሚባል ሰው አለ እንደማለት ነው ግን ወለሁ ሻሂዱን አሉ ኢብኑ ሐጀር ሌላ ሻሂድ አለው ይሄን ሐዲስ የሚደግፍ መስካሪ የሆነ ሌላ ሐዲስ አለ ሁለቱ ተጨማምሮ ተደምሮ ሐዲሱ ከضعيفነት ወደ ሐሰን ይዘልቃል ማለታቸው ነው طيب ኢማሙ ቡኻሪ ኢማሙ ነሳኢ ኢብኑ ማኢን ብዙም አላሞገሱም ሐዲሱን ነገር ግን ኢብኑ አዲ የተባለው ሰው አርጁ انه ላበሰ باس ችግር የለውም የሚል ነገር አቋም አለኝ ብሏል ዙሮ ዙሮ ተደጋግፎ በሻሂዱ ተጠጋግሟል ነው ስለዚህ እናትና ልጅ እንደይቶ መሸጥ አይሆንም እያለ ነው ሲቀጣው ሐዲስ ተመሳሳይ ነው ቅሩስ وعن علي بن ابي طالب رضي الله تعالى عنه قال امرني رسول الله صلى الله عليه وسلم ان ابيع غلامين اخوين فبعتهما ففرقت بينهما فذكرت ذلك للنبي صلى الله عليه وسلم فقال أدركهما فارتجعهما ولا تبعهما إلا جميعا رواه أحمد ورجاله ثقات وقد ابن خزيمة وابن, وابن الجارودي وابن حبان والحاكم والطبراني وابن القطان وعن علي بن أبي طالب رضي الله عنه قال أمرني رسول الله صلى الله عليه وسلم أن أبيع غلامين أخوين فبعتهما ففرقت بينهما فذكرت ذلك للنبي صلى الله عليه وسلم فقال أدركهما فارتجعهما ولا تبعهما إلا جميعا رواه أحمد ورجاله ثقات وقصحه ابن خزيمة وابن, وابن جارود وابن حبان والحاكم والطبراني وابن القطان ከዓሊ ኢብኑ አቢ ጣሊብ ተዘገበ ስራችን አለህላቸውና ነብዩ ሰለላሁ ዐለይሂ ወሰለም አዘዙኝ አለ አመረኒ ማለት አዘዙኝ ረሱልላህ የአላህ መልእክተኛ አን አቢያ መሸጥን ጉላመይን ሁለት ወጣት ወይም ልጆችን እንደማለት ነው አኸወይኒ ወንድማማች የሆኑ የአንድ እናት ወይም የአንድ አባት ልጅ የሆኑትን ለያይ እንዲሸጥ አዘውኝ ፈቢእቱሁማ ሸጥኳቸው ሁለቱንም ስሸጥ ግን ፈፈረቅቱ በይነሁማ አንዱ ለአንዱ ሰው አንዱ ለሌላ ሰው የሸጥኩት ማለት ነው ለያየኋቸው በመሐከላቸው ነው የሚለው ለአንድ ለአንድ ሰው አልሸጥኩም እያለ ነው فذكرت ذلك للنبي صلى الله عليه وسلم ይህንን ጉዳይ ያሻሻጡን ሁኔታ ለነብዩ አለይሂ ሰላቱ ወሰላም ገለጽኩላቸው فقال ነብያችን አሉኝ አለ አድርኩማ ተደረስባቸው ተደረስባቸው አሉኝ አለ አድርኩማ ድረስበት ማለት ነው አድርኩማ ለሁለቱ ነው ለብዙ ሲሆን አድርኩሁም ይባላል ድረስባቸው ፈርተጅሁማ ይዟቸው ሳይሄዱ ወደ ሀገራቸው ሰዎች ሳይበተኑ ማለት ነው ገበያው ላይ ፈርተጅሁማ መልሳቸው ማለት ነው ግብይት ማፍረስ ማለት ነው ወላ ተቢዕሁማ ሁለቱንም አትሽጣቸው ኢላ ጀሚያን አንድ ላይ እንጂ አንድ ላይ ለአንድ ሰው እንጂ ለያይተህ መሸጥ የለብህም ከሳውዲ አረቢያ ልጅ ወለዳችሁ ምትልኩ ሰዎች ከላካቸው ሁሉ መላክ ማን አንድ ላይ ልጆችን የተላመዱ ልጆችን መበታተን አይሆንም እችም ከአውሮፓ እስካሁን አመጣን ልጅ ነው ይወሰድ እንጂ ልጅ መላክ አልተጀመረ ማለት ዝሰ ተጀመረ ነው አላየሃል ሁለት ልጆችን መበታተንን ከልክለዋል ያው መበተን የሌለባቸው መለያየት የሌለባቸው ነገሮች መለያየቱ ጥሩ አይደለም መዝነት ይኖረን ያልኩት ለዚህ ነው ሐዲሱን ያው ማህመድ ዘግበውታል ወሪጃሉ ሲቃት ማለት ዘጋቢዎቹ ታማኞች ናቸው ማለት ነው وقد صححه ابن خزيمه ابن خزيمه حادثን ጥሩ ብለውታል ወብኑ ጃሩዲ ابن ጃሩዲ እንደዚሁ وابن حبان ابن حبانم والحاكم حاكمም ወጠበራኒ ጠበራኒና ወብኑ ቀጣ ብኑ ቀጣ የሚባሉ ሰዎች ሐዲሱን አድንቀውታል ጥሩ ጥሩ ብለውታል አላያህ ሷሂህ ባይሆንም ሐዲሱ ወደ ሐሰን ደርሳል ተደጋግፎ ዘገባዎቹ ወደ ጥሩነት ይመጣሉ ቃል ወረጃሁ በሐዲስ ሸዋሂዲ وقال هاتمي رجال احمد رجال الصحيح ብለዋል ያው ሐዲሱ ተቀባይነት አለው ነው ዘመድ የሆኑና መለያየት የሌለባቸውን ሰዎች መለያየት ጥሩ አይደለም ክልክል ነው ነው እንግዲህ ማንኛውም ዘመድ መላእክት አይቻልም ወደ ምን ሄደዋል ደግሞ አንዳንዶች የለም በእናት በኩል ዘይላ አርሃምን ነው የእናት ወገን የሆነ ነው በጣም የሚቀራረው አይደል እሱ ማለት ነው ከወታ ወለዱ ልጆች ለምሳሌ ከአንድ አባት ተወልደው እናቶቻቸው የተለያዩ ከሆኑ ብዙም አይደለም እናታቸው አንድ ከሆነች ግን በጣም ትይላል እና ዘይላ ረሃምን ብቻ ነው የለም ነሱ መጣበት ብቻ ላይ ነው ወንድማማችን መላእክት የለም አንድ እናትና ልጅ መላእክት የለም አይሆንም የሚለውን ብቻ መያዝ አለብን የሚሉ ዑለሞችም አሉ ሁር ብንልስ ሁለት ወንድማማች ባሮች አሉ ግን ብቻ ገዝቼ ሁር ብል ችግር አለው እዚሁ ጋር የሚነሳ ጥያቄ ስለሆነ ነው استثنى العلماء العتق وافتداء الاسير فاجازوا التفريق فيهما ሁር ማለት ነገር ላይና ከስረኛነት ማውጣት ላይ አንዱን ወንድም አውጥቶ አንዱን ቢተውት ችግር የለውም ጠቀሙት እንጂ ይሄኛውን አልጎዱትም ያኛው ግን ሁለቱም ጉዳቱ ሁለቱም ላይ የሚደርሰው ለይቶ መሸጡ ሁለቱም ላይ ጉዳት የሚደርሰው አሁን ላይ ግን ቢያንስ አንዱን ማትረፍ ነው ሁሉንም ማትረፍ ባይቻል አንዱን ከእስር ቤት ያው ገንዘብ ከፍሎ ማውጣት ለምሳሌ ከባርነት ገንዘብ ከፍሎ ነፃ ማውጣት አንዱን ይሄ አንዱ ትልቅ ነገር ነው ማላ ይስተጣው ኩል ላይ ትረኩል بعد የሚባል ነገር አለ ሁሉን ማድረግ የማይቻል ነገር ሁሉም አይተውም طيب ኢትዮጵያ የተፈናቀለው ህዝብ አንድ ሚሊዮን ነው ከተባለ ለአንድ ሚሊዮን የሚሆን ነገር የለንም ስለዚህ አንነካካም አይባልም ግማሽ ሚሊዮን ማትረፍ ከተቻለ ማትረፍ አለብን ነው ያው ማዳረት ባይቻልም መጥቀም የሚቻለው ከፍሉን ከሆነ ያው እድል የሰጠውን አውጥቶ እድል ያወጣው እንግዲህ ፈረጃ ያቀርበው ዱዓ ማድረግ ነው እና ሁር ማለት ጉዳይ ላይ በዚህ መልኩ አይተውታ ነው በጥቅሉ በዚህ ላይ ተነስተው ግን እዝነት ረህራሄ ጥሩ አስተያየት ሰብአዊ መብት የሚባለው ወዘተ እንግዲህ አብሮ የሚሄዱ ናቸው ለኢስላም ለኢስላም ያው በእስላም እይታ አይተን ርህራሄ እዝነት አረቆ ማሰብ ሰብአዊ መብት መጠበቅ ግዴታችን ነው طيب ቀጥሉ وعن انس وعن انس بن مالك رضي الله عنه قال ولا السعر, ولا السعر في المدينة على عهد رسول الله صلى الله عليه وسلم فقال الناس يا رسول الله ولا السعر فسعر لنا فقال رسول الله صلى الله عليه وسلم إن الله هو المساعر القابض الباسط الرازق وإني لا أرجو أن ألقى الله تعالى وليس أحد منكم يطلبني بما بظلمة في دم ولا مال رواه خمسة إلا النسائي وصححه ابن حبان طيب آه وعن أنس بن مالك رضي الله عنه قال غلى السعر في المدينة على عهد رسول الله صلى الله عليه وسلم فقال الناس يا رسول الله غلى السعر, غلى السعر فسعر لنا فقال رسول الله صلى الله عليه وسلم إن الله هو المسعر القابض الباسط الرازق وإني لأرجو أن ألقى الله تعالى وليس أحد منكم يطلبني بمظلمة في دم ولا مال رواه الخمسة إلا النسائية وصححه ابن حبان كانس ابن مالك تزجب ስራውን አላህ ይወደድለት እንዲህ አለ ይላሉ قال غلا السعر ማለት غلا السعر ዋጋው ጨመረ ግሽበት ተፈጠረ እንደማለት ነው ፊል መዲነቲ ከተማው ላይ ዋጋ በጣም ናረ እንደዘንድሮ ኑሮ ማለት ነው አላ عهد رسول ሰለላሁ صلى ወሰለም በነብያችን ጊዜ ሳቸው ባሉበት በህይወት እያሉ ማለት ነው እና ገበያ ዝም ብሎ ያማናር ያመጨመር ያመጨመር ሲሆን በኢህአዴግ ጊዜ ዘይት በጣም አስቸግሮ ነበር ሱከርና ዘይት በጣም ተቃብሎ ያሰበው ዕቃ 50 መቶ የገባበት ማለት ነው ሰው ሲጨንቀው መቼም መፍትሄ የሚፈልገው فقال الناس ሰዎቹ አሉ ያ ረሱላህ አንተ የአላህ መልእክተኛ ሆይ ገለሲሩ ዋጋ በጣም ናረብን ፈሰዕር ለና የዋጋ ልክ ይውጣልን ዘይት አንድ ሊትር ይሄን ያክል 3 ሊትር ይሄን ያክል 5 ሊትር ይሄን ያክል ስኳር አንድ ኪሎ ይሄን ያክል ተብሎ ዋጋ ይተመንልን ተመን ማለት ነው ዋጋ ጨምሯልና ፈሰዕር ለና ያናም እንደፈለገ መጨመር ሳይሆን መንግስት ተመን ያውጣልን እንደማለት ነው ወደ ነብያችን መጡት ከዛ ነብዩ አለይሂ ሰላም ምን አደረጉ ነው فقال رسول الله ان الله هو المسعر ዋጋውጪው ተመናውጪው አላህ ነው አልቃቢዱ ወሳጁ እሱ ነው አልባሲጡ ሰጩ በታኙ እሱ ነው አራዝቁ ረዛቂው እሱ ነው በአላህ ስራ ምን አስገባኝ ነው ዋጋን ማናር ዝቅ ማድረግ አይ ይሄን ያህል በቃል የሚለው ያአላህ ነው የኔ አይደለም ስልጣኑ አላህ ስሙ አንዱ አልቃቢት ነው አንዱ አልባሲት ነው አንዱ አራዚቅ ነው ስሙ እኒህ ሰዎች ስም ብቻ አይደለም ባህሪም አላቸው ያላህን ባህሪ ይገልጻሉ አላህ ያቀብድ የፈለገው ነገር ይወስዳል ዛሬ አንዱ ይገላል ደግሞ ሌላውን ሰው ሊያገኝ ይወስዳል ዛሬ አንዱን ሰው ሀብት ያጠፋል ይሄ ስራው ነው ያላህ ስራ ነው طيب አልባሲጡ የሚዘረጋ የሚበትን ማለት ነው የሚሰጥ ማለት ነው ይዘረ ቀኙን ዘረጋልኝ እኮ አላህ እንደው ይላል አከበረ ማለት አራዚቁ ረዛቂው መጋቢው ማለት ነው ገላ የግሉ መወደድ ማለት ነው ገላ ሲሩ ይባላል ዋጋ ጨመረ ንረት መጣ ማለት ነው ሲር የሚለው አንድን ንቃ የምንሸጥበት የምንገምትበት ግብይት ወይም የምንገምተው ግምት ሲር ይባላል ሳኢር ለና ማለት ከዚህ በላይ መሸጥ የለበትም ከዚህ በላይ ሸጠ ሰው እቃው ይወረሳል ወይም ደግሞ እንደዚህ ይሆናል የሚባል ነገር አድርግልን እያሉ ነው አይሆንም አሉ አልቃቢድ للارزاق የሚሰጠውን የሚወስድና የሚቀማ አላህ ነው ሁሉ ሙደይቅ ነው መቀማት ያለበት ሰው ይቀማል መወሰድ ያለበትን ወሰደ አላህ መሰጠት ያለበትን ይሰጣል ማለት ነው ከዛ ቀጠሩና ያስተላለፉት መልእክት ነው ትልቅ መልእክት አለ ወእን ያሉ ዋጋ ተመን ካወጣሁኝ አንድ ልጎዳን አንድ ልጠቅም ነው ማለት ነው ያን ጊዜ ደግሞ ጥላትና ወዳጅ አበጀሁ ማለት ነው አሉ ይሄን ደግሞ አልፈልግም አሉ ወእኒ እኔ ለአርጁ ተስፋ አደርጋለሁ አን አልቀ الله تعالى አላህን መገናኘትን ወለይሰ አሐዱን አንድም ሰው የሌለ ሲሆን ሚንኩም ከናንተ ከኡመቶች የጥሉቡኒ የሚፋረደኝ ወይም ከኔ የሚፈልገኝ ከኔ የሚፈልግ ቢመዝለመትን በበደል ፊደምን በደምም ሆነ በግድያ ወላ ማልን በገንዘብም መቶ ብር ሸጠ ኪሎ መቶ ብር ሸጠ የነበረውን 50 ብር ብሎ አስተምነው አስበልተውኛል ገንዘቤን አስቀርተውብኛል ዛሬ ይከፍሉኛል ብሎ የሚከሰ ሰው እንዲመጣ አልፈልግም ማለት ለምሳሌ መንግስት ከወሰነ ይሄን አውቆ ነው እንደሚያስጠይቀው رواه الخمسه في النسائي وصححه ابن حبان በጥቅሉ ሐዲሱ መልእክት ግልጽ ነው አይደል ዋጋ ተምኝህን ያሽጡ አለልም በሚያዋጣ ሽጥ በሚያዋጣህ ግዛ ዋጋ ተወደደ ናረ ናረ ናረ እየመሩ ነው ዋጋ ኑሮም እየኖርን ነው ዋጋ ቀንሶም እየኖርን ነው አላህ የፈለገውን ተሰጠዋል በክፉ ቀንም ቢሆን አላህ የፈለገውን ይወስድበታል ችግር በሌለበት ቀንም ቢሆን ድርቅ በሌለበት ቀንም ቢሆን የዋጋ ግሽበት በሌለበት ሰዓትም ቢሆን ስለዚህ አትጨነቅ ነው ተበላዋታለህ የተባለችን ንግድ ሳብላት ችንዱን አትሰናበትም ትበይዋለሽ የተባለችውን ነገር ሳትበይዋት ምን አጨናነቀ ምን አጨናነቀሽ በአለም ታዋቂ እንደሆኑ ሀብታሞች ካልሆንኩ ብለን በጣም እንደክማለን እንለፋለን ነገር ግን ላንበላው ምን ያደርጋል እምንበላትን ሳንበላ አንሄድም እማንበላውም አንበላውም ብንሰበስበውም ለሚስቶቻችን ባል እ ጥለን የምንሄደው ማለት ነው ለጣውን ነው ጥለን የምንሄደው ስለዚህ አትቸገሩ ብዙ ነው ቃቢዱን ባትጡም አላህ ነው በአላህ ተመካሰው ከአላህ የሚያገኘውን ያገኛል የማያገኘውንም አያገኝም ይለናል ቀሪውን ሐዲስ በሚቀጥለው ሳምንት ኢንሻአላህ ሰዓታችንን አልቋል ቅራአቱን በደንብ ደቀቅ እየተባለ የሚቀራ ቅራአት ነው አሁን እንደ ድሮ ገራገር አይደለም صلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام ورحمه الله وبركاته